بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وشفيعنا محمد الصادق الوفي الأمين صلى الله عليه وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد አሕበቲ ፊላህ ወንድሞች እህቶች በያላችሁበት ሆናችሁ አፍሪካ ቲቪ የምትከታተሉ ሁሉ ምርጥ ምክሮች ለእህቶች ወይም ለሴቶች በሚል የተጀመረው ትምህርት ዛሬም ይቀጥላል ኢንሻአላህ። ዛሬም አንድ ርዕስ አንስቼ ከእሱ ጋር አብረን እንቆያለን። ዛሬው ርዕሱ ምንድን ነው የፈለግኩት? አላህ ስብሓንሁ ወተዓላ ወንድንም ሴትንም እሱ ነው የፈጠረው። ያፈጣጠራቸው ሂደትም ተመሳሳይ ነው፣ ግን አንድ አይነት አይደሉም። አንድ አይነት ወንዶች ነን፣ አንድ አይነት ሴቶች ናቸው እንጂ ወንድና ሴት አንድ አይነት አይደለም። አካላችን ራሱ አንድ አይነት አይደለም። ጠይብ እንደው ግን ኢስላም ለሴቶቹ ለየት ያደረገው ከወንዶች ለየት ያደረገበት አለ። ብዙ ጊዜ የሚወራው ወንዶችን እንዲህ አድርጎ ለሴቶቹ እንዲበድሏቸው ለሴቶቹ እንዲህ እንደ ወንዶቹን ወንዶች ያላገኙትን እድል ሴቶቹ ያገኙት ነገር አለ። እስቲ እሱን እኔ አዎ ነው የምለው። ዑሙመን ባጭሩ አዎ ልዩነቱን የትኛው ምንድን ጉዳዮቹን ዝርዝራቸውን ለማየት ጊዜ ይፈጃል። ቢሆንም ግን የተወሰኑትን ነገር ልጠቁም። አላህ ስብሓነሁ ወተዓላ በቁርአን ላይ إن المسلمين والمسلمات والمؤمنين والمؤمنات إيالا الصائمين والصائمات القائمين والقائمات إيالا الذاكرين الله كثيرا والذاكرات إيالا عبر يا نسال ሴትና ወንድ በተለይ ይሄ ይሄ ጥያቄ በረሱል ጊዜ አለይሂ ሰላቱ ወሰላም ሴቶቹ መጥተው በቃ ሁሉም የሚወራው ስለ ወንድ ነው ወንዶች ናቸው አቂሙ ሰላቱ ዘካተ እየተባለ ኩቲበ አለይኩም ስያም የወንድ ቃል ነው። አለይኩም ማለት ወንድ ነው። ሴቶች ቢሆኑ አለይኩነ ነበር የሚባለው። አቂሙ ሰላት ለወንዶች ነው። አቂምነ ሰላህ አይደለም ያለው እና ይሄ ይሄ የወንዶቹ ቃል እንዴት ነው? እኛ በቁርአን ውስጥ አንወሳም ምሳ ሲሉ ልሙስሊሚን ወልሙስሊማት ወልሙእሚኒን ወልሙእሚናት የሚሉትና ሴቶቹ በግልጽ የተወሩበት የቁርአን አያዎች መምጣት ጀመሩ ይሉናል። የቁርአን ተፍሲር ምሁራን። እኔ ግን ዛሬ የፈለግኩት በግልጽ የታየ ለሴቶቹ የተደረገው ለወንዶች ያልተደረገ ነገር አይቻለሁ። አንደኛው በቁርአን ውስጥ ቁርአን መቼም እንግዲህ በዓለም ላይ ካሉ መጽሐፍቶች ከሰማይ ከወረዱ ከምድር ላይ ከተጻፉ መጽሐፍቶች ሁሉ በሙሉ ምርጡ መጽሐፍ ቁርአን ነው። ቁርአን የሚመስል መጽሐፍ እስካሁንም አልነበረም፣ ወደፊትም አይመጣም። አመጣለሁ ብሎ የሚያስብም ሰው አይችልም ብሎ አላህ በቁርአን ነግሮናል። እሺ እዚህ ትልቅ መጽሐፍ ውስጥ እዚህ ትልቅ ቁርአን ውስጥ ለሴቶቹ ልዩ ቦታ ተሰጥቷቸዋል። ልዩ ምዕራፍ እኮ አለ። የሴቶቹ ምዕራፍ የሚል የሴቶቹ ምዕራፍ የሚል ሱረቱ አኒሳ የሚል አንዳንዱ የሴቶቹ ምዕራፍ ሲባል ለሴቶች ስለ ሴቶች ብቻ ነው ያወራው አይደለም። ይሄ ደግሞ የቁርአንን ህግ አለመረዳት ነው እንዲህ ያለ ጥያቄ የሚያስነሳው። ለምሳሌ ሱረቱል በቀራ አለ የላሟ ምዕራፍ ይላል። የትኛዋ ላም? አንዲት ታሪካዊ ላም አለች። በዚያ በሙሳ ጊዜ የነበሩ ክስተቶች ላይ የምስክር ቃል የሰጠች ላም የዚህን ታሪክ የተተረከበት ማለት እንጂ ሌላ ነገር ያልተወራበት ያልተጠቀሰበት ማለት አይደለም። የሴቶችም ጉዳይ በብዛት የሴቶች ጉዳይ ላይም ቢያተኩርም ብዙ ርዕሰ ጉዳዮችን ያካተተ ምዕራፍ አለ። ስለዚህ ሱረቱ ኒሳ ሱረቱ ሪጃል እኮ የለም፣ ሱረቱ አሪጃል የለም፣ ሱረቱ ኒሳ ነው ያለው። እዚያ ሱረቱ ኒሳ ላይ ዘጠኝ ጊዜ ሴቶች ተነስተዋል። የሴቶቹ ጉዳይ በሙሉ በሙሉ ነው ባንልም ዘጠኝ ጊዜ ሴቶቹ ተነስተዋል እዚያ እና ኢማሙ ራዚ የሚባል የተፍሲር ባለሙያ ተፍሲሩል ከግር የሚባለው መጽሐፉ ላይ ይህ ምዕራፍ ብዙ ነገሮችን ያካተተ ቢሆንም የሴቶችን ጉዳይ ትኩረት ለመስጠት እና እንዲያስቡበት ለማሳየት አውስቷል። እዚያ በተለይ በሴቶች ላይ እንድናዝን፣ በልጆች ላይ እንድናዝን፣ ለአይታሞች እንድናስብ፣ እንድናዝንላቸው መብታቸውን በአግባቡ እንድንሰጣቸውና ገንዘባቸውን ጠብቀን አሳድገን ተንከባክበን እንድናውልላቸው እንድንሰጣቸው በሚለው ነገር ላይ ውርስም ላይ የስአሉ የስተፍቱነከ ቁል ላሁ ዩፍቲኩም ፊል ከላላ ኢን ምርኡን ሀለከ ለይሰ ለሁ ወለዱን ወለሁ ኡኽቱን እያለ እዚያ የሴቶችን ጉዳይ በማንሳቱ ይሄ ተሰየመ እንጂ ሙሉ በሙሉ ስለ ሴቶች ብቻ ነው የሚያወራው ማለት አይደለም ይላል። ቢሆንም ግን እንዲያው በዚህ ትልቅ መጽሐፍ ላይ ቦታ አግኝቶ ለብቻ የነሱ ጉዳይ የሚያወሳ ወይም በእነሱ ጉዳይ የተሰየመ ምዕራፍ መኖሩ ትልቅ ትኩረት መስጠቱ ነው። ሁለተኛው ነቢዩ ሰለላሁ ዐለይሂ ወሰለም ሴቶቹ ላይ በጣም ትኩረት ነበራቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለሴቶቹ በጣም ነበር የሚያዝኑት። ነቢዩ ሰለላሁ ዐለይሂ ወሰለም ለሴቶቹ አደራ ብለዋል። استوصوا بالنساء خيرا بسيتوش قد إلي عادراتشون خير والو خير هنو إن ديوم مسلم بذقبوا حديث لايكو فاتقوا الله في النساء بس بسيتوش قد إلي في شؤون النساء الله انفروا فإنكم أخذتموهن بأمانة الله با الله أمانان وسيتوش كني وسداتشو هاتشو واستحللتم فروجهن بكلمة الله ሀፍረተ ገላቸውን እንኳን ለእናንተ ለአባቶቻቸው፣ ለቤተሰቦቻቸው፣ ለቅርብ ዘመዶቻቸው ሊያሳዩት የማይችሉትን አካል ከፍተው ለእናንተ የሰጡበት ምክንያት በአላህ ቃል ሐላል ስለሆነላችሁ ነው። ታዲያ እንዲህ ይህን ድል የሰጣችሁን አላህን ስብሓነሁ ወተዓላ እነሱን በማስቀየም እንዳትቀስ እንዳትቀይ እንዳታስቀይሟቸው። ወለኩም ዐለይሂን አላ ዩጢዕነ አሐደን ተክረሁነሁ ለእናንተ በእነሱ ላይ ያላችሁ መብት የማትወዱትን ሰው የማትፈልጉትን ሰው ቤታቸው ላያስገቡ ነው። ፍራሻችሁን ላያስረግጡ ነው። ፍራሻችሁ ጋር ደጃችሁ ላያደርሱት ነው። ይህን ካደረጉ ማያቆስል ምት ምቷቸው። ከመፍታት ይልቅ እንዲህ ይሻላል፣ በዚህ እገሌ ጋር አውርተሻል ብላችሁ እንዲህ ትንሽ ጥርጣሬ ባደረ ቁጥር ፈትሸሻለሁ ከማለትና ትዳር ከማፍረስ ትንሽ ቆንጠጥ አድርጓቸው። ግን ላይ አይደለም። ለነሱ በእናንተ ላይ ቀለባቸው፣ ልብሳቸው፣ ጉርሳቸው በእናንተ ላይ ግዴታ አለባችሁ ብለው ነቢዩ ሰለላሁ ዐለይሂ ወሰለም በግልጽ ነግረዋል። ሴቶቹ አለባቸው መቻሉ ሴቶቹ ያበላሉ ያጠጣሉ አይደለም። በቃ ቤት ጠብቁ፣ ቤታቸውን ጠብቁላቸው። የወንዶችን የማይፈልጓቸውን ወንዶች ቤት እያስገባችሁ እንዳታስቸግሩ፣ እንዳትጠረጠሩ፣ ራሳችሁ ታማኝ ሁኑ ነው። ይህ ስራ አይባልም። ቢሙቃቢል እነሱን መቀለብ፣ እነሱን ማልበስ፣ እነሱን ማስደሰት ይሄ ነቢ ዓለይሂ ሰላቱ ወሰላም ለሴቶች የሰጡት ትኩረት ነው። ሱብሃነላህ ነቢዩ ዓለይሂ ሰላቱ ወሰላም ቀዋሪር ናቸው ቀዋሪር ናቸው ብለው በጣም ሰውነታቸው ለስላሳ ባህሪያቸው ሩህሩህ አዛኞች መሆናቸውን በግልጽ ነው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት። ምን ብለው ነው መሰላችሁ? አነስ ብን ማሊክ ረዲየላሁ ተዓላ አንሁ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሴት ይዘው አንድ ቤታቸው ጋር አብራቸው ኡሙ ሱለይም ነበሩና ሲሄዱ ወይ ሐክ የአንጀሻ ሩወይደክ ሰውቀን ቢልቀዋሪር አሉት። አንጀሻ የሚባል ሰውዬ ባሪያ ነበር የነብዩ ሰለላሁ ዐለይሂ ወሰለም። እሱ ነበርና ግመሎችን እያመራቀነ ግመሎችን እያፏጨላቸው ያስሮጣቸው ነበረ። ከነብዩ ሚስቶችም የሆኑ አንዱ አሉ እና ኡሙ ስለይምም አብረው ነበሩ። አንተ ቀስ በል እንጂ ቀዋሪሮች ናቸው እኮ እነሱ እኮ አይችሉም፣ ጭንቅም አይችሉ ናቸው። ጭንቅ አይችሉም سبحان الله سبحان الله عجيب ነው والله ረሱል አለይሂ ሰላቱ ወሰላም ለሴቶቹ እንዲህ ነበር የሚያዝኑላቸው ሩወይደክ ሰውቀን ቢልቀዋሪር ቀስ አርገህ ንዳቸው ቀስ አርገህ እንጂ አታሯሩጥባቸው ትንሽም ለምን ይደነግጣሉ እኮ ነው የተሰቀለችው ግመል ሮጥ ሮጥ ካለባት ልትደነግጥ ትችላለች አትችልም ሪፍቀን ቢልቀዋሪር አሉ። ይሄ ነቢዩ ሰለላሁ ዐለይሂ ወሰለም እንዲሁ ብርጭቆ ናቸው፣ መስተዋት ናቸው እኮ አይችሉም፣ ይሰበራሉ። በትንሽ ነገር ነው የሚጎዱት። ለወንድ እንዲህ ብለዋል አይደለም። ነቢዩ ዐለይሂ ሰላቱ ወሰላም በጣም ትኩረት ሰጥተዋቸዋል። ትኩረት ከመስጠት የበለጠ ደግሞ ራሳቸው ትኩረት መስጠት ሳይሆን ሌላውም ትውልድ ትኩረት እንዲሰጥ ለእናቶች እናትና አባት እኮ አንድ ላይ ነው ተኝተው በስምምነት በሁለታቸው ግንኙነት ነው ልጁ የተወለደው አይደል? ግን በይበልጥ ትኩረት ማን ላይ ላድርግ ሲላቸው ሰውየው ምንድን ያላቸው? ኡሙክ ኡሙክ ኡሙክ ثم አቡክ ለእናት ይበልጥ ቅድሚያ ሰጡ። የእኛ ነቢይ አሁን ለወንድ አዳልተዋል፣ ለወንድ የሚያዳላ ትምህርት አስተምረዋል ተብሎ መታማት ያለባቸው ናቸው ብለህ ታስባለህ? ለአባት ነው ያዳሉት ወላ ለእናት፣ ለባል ነው ያዳሉት ወላ ለሚስት። ቁርአን ሱረቱ ኒሳ ላይ 19ኛው አንቀጽ ላይ የሚገርም ቁርአናዊ አስተምሮት አለ። ባልና ሚስት ሲኖሩ በተለይ የተሰለቻቹ ሲመጡ እሷም ትሰለቸዋለች፣ እሱም እንዲሁ። ያ አላህ አንዳንድ ጊዜማ እንዲያው በጣም የተሰለቻቹ ባለትዳሮች እናገኛለን። ቁርአን ምን ይላል? ቢል ቢልማዕሩፍ በተለመደው ኑሮ ተኗኗሩ እነሱ ጋር ሴቶቹ ጋር ይላል። ሴቶች በተፈጥሯቸው የመሰልቸት ባህሪ አላቸው። ፍቅራቸውም ድንበር ያልፋል። አንዳንድ ጊዜ ሲያፈቅሩ እና ወንድ ራሱን ኮስተር አድርጎ ራሱን ጨበጥ አድርጎ የመያዝ አቅም ስላለው ሴቶቹ አሁንም አሁንም ሲያወሩ አሁንም አሁንም ሲጠይቁ አሁንም አሁንም የሆነ ነገር እንዲደረግላቸው ሲፈልጉ ወንዶች እየናቋቸው እየሸሿቸው እንዲያውም እየራቋቸው ሁሉ ሊመጡ ይችላሉ ምን ይላል አላህ ፈኢን ከሪህቱሙሁነ በሆነ ነገር ብትጠሏቸው ይላል ልጠሏቸው ትችላላችሁ ቀደም ሲል መልካቸውን አይታችኋቸው ቆንጆ ሆነው ይሆናል ያገባችኋቸው ቆንጆ ተደርጋ የተገባችሁ ስትገባ ቁንጅናዋ ይበላሻል እንዲሆነ አዎ ሲገቡ ቁንጅናቸው የሚበላሽ ሴቶች አሉ። በተለይ ቁንጅናቸው ከቅጥነት ጋር የተያያዘ ከሆነ ሲያገቡ ይወፍራሉ። ሲያገቡ ባይወፍሩ እንኳን ሲያረግዙ ይበላሻል ያ ቅርጽ። ሲወልዱ እንዳልሆነ ይሆናል። ሰውየው ደግሞ ያ ድሮ የሳላትን ሴት ነው የሚፈልገው እና አሁን ሲያያት እንኳን ስምንት ቁጥር ምንም አልሆነችም። ስለዚህ ሊጠላት ይችላል። ሌላ ያ እንደዚያ ገና ስምንት ቁጥር የሆነች በየመንገዳው ጡል ጡል ስትል ያያታል። ይቺ ግን ልጅ ይዛ በተከታታይ ልጅ አስወልዳ ወዲያው ወዲያው ልጅ ወልዳለች። እዚያ እሱን ይዛ ራሷን ትጥላለች። ፈኢን ከሪህቱሙሁነ ብጠሏቸው በሆነ ነገር ፈዓሳ አን ተክረሁ ሸይአን ወየጅዓል አላሁ ፊህ ኸይረን ከሲራ ምናልባት እኮ እናንተ በጠላችኋቸው ሴቶች ላይ በእነሱ ውስጥ በእነሱ ስር አላህ ብዙ ኸይር ሊያደርግላችሁ ይችላል። ስለዚህ እዚህ ጠላን ብላችሁ አትተዋቸው ነው። በዚህ መጥላት ብቻ ምክንያት ሆኖ ሊፈቱ አይገባቸው አይገባቸውም ነው። ሴትን ልጅ ሚስት እስከሆነች ድረስ ደስ የሚላት ነገር ለሷ ይበጃል የምትለውን ነገር ለሷ ይስማማታል የሚባለውን ነገር እንዲደረግላት አዘዋል። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ያ ሁሉ ስራ እያለባቸው ያ ሁሉ ኃላፊነት እያለባቸው አኢሻ ልጅ ናቸውና ጨዋታ ፈለጉ። አብረዋት ተጫወቱ። እሽቅድምድም እኮ ነው። አንድ ጊዜ ብቻ አይደለም። መጀመሪያ ሲሽቀዳደሙ ቀደመቻቸው። በኋላ ትንሽ ወፈር ስልና ሰውነቴ ሲጨምር ቀደሙኝ እና በኋላ ምን አሉ? ሀዚሄ ቢትልከ የድሮዋን ረስቼልሻለሁ መሰለሽ፣ የዛን ጊዜ ቀድመሽ የነበር ይኸው አሁን ቀደምኩሽ አሉኝ። ይሄ ሴቶች አላህ ስብሓንሁ ወተዓላ የሰጣቸው የተለየ እንክብካቤ ነው። አንተ እሷ እንዳንተ እንድትሆን አትፈልግ። ሴት እንደ ወንድ ከሆነችማ ወንድ ሆነች እኮ። ሁለት ወንድ ነው ቤት ነው የምትኖሩት ማለት ነው። እንደኔ አልሆነችልኝም ይላል አንዳንዱ ወንድ። እንዴ ሴት ድሮስ እንዳንተ ልትሆን ነው እንዴ? አይ አስተሳሰቧ እንደኔ ልትሆን ነው። አትሆንም፣ እንዳንተ አትሆንም። የራሷ የሆነ የተሰጣት ስጦታ አላት። ያንን ሁና ነው የምትቀጥለው። ይህንን አስተካክላለሁ ካልክ ፈኢን ዘሀብተ ቱቂሙሁ ከሰርተህ ነው ወከስሩሃ ጠላቁሃ ነው። ሴትን ልጅ አላህ እንደሰጣት ባህሪዋ ነው እንጂ መጠቀም የእሷን ባህሪ ጠብቀህ ነው እንጂ ወደ አንተ ቀይረህ የወንድ ባህሪ ወንድ አንዳንድ ጊዜ ዝም ማለት በቃ ኮስተር ማለት ይሆናል ደስ የሚለው። እሷ ደግሞ ሁልጊዜ መሳቅ መጫወት ሊሆን ይችላል፣ ማውራት ሊሆን ይችላል። ታዲያ እንደው በቃ ወሬዋን አልቻልኳትም፣ ሁልጊዜ መጮህ ነው፣ ሁልጊዜ መሳቅ ነው፣ ሁልጊዜ መጫወት ነው እና አንተ መጨነቁንማ አንተ ተጨነቅ፣ ኃላፊነቱንማ አንተ ውሰድ። እሷ በቂዋ ነው። ይሄ ነው አላህ የሰጣት። ይህንን ትታ ወደ እኔ ትምጣ። አንዳንዶቹ እኮ ሸኾች ልክ ሚስቶቻቸው እንደነሱ ሼክ እንድትሆን ይፈልጋሉ። ይሆናል እንዴ? የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ሁሎችም ሙሐዲስ ሆነዋል? አልሆኑም። ሐዲሶቹ ናቸው ትንሽ ትንሽ ሐዲስ የቀሩ የተከታተሉ የተወራላቸው አይሻ ናቸው። አይሻ ልጅ ናቸው። የአላህ ተውፊቅ ምን አላህ ነው ደግሞ ሰጣቸውና ምን المحدثات ሆኑ አራተኛ ወይም ሶስተኛ አካል ሰው ናቸው በሐዲስ በመሐፈዝ ብዛት ግን ሌሎቹ ሴቶች ያን ያህል አልታደሉ እነ ሰውዳ እነ ኡሙ ሰለማ እነ ኡሙ እነ ሐፍሳ እንደዚህ አልሆኑም። ለምንድን ነው ያልሆኑት? እንዲህ ይሆናል። የሼክ ሚስት ሆና ሼክ ላትሆን ትችላለች። ግዴታ ነገሮችን ከፈጸመች የዶክተር ሚስት ሆና ዶክተር ላትሆን ትችላለች። እንደ ዶክተር አታስብም። የነጋዴ ሚስት ሆና የንግድ ነገር ላይኖራት ይችላል። ምንም ነገር እንደሱ የጠደፈች ነጋዴ ልትሆን ትችላለች። አይ አይሆንም። ስለዚህ ሴትን ልጅ እንደሷ ሆነ ከሷው ባለው ባህሪዋ ነው መጠቀም ያለብህ እንጂ ያ የለመደችውን የሴትነቷን ባህሪ ትታ እንዳንተ ለምሳሌ በጊዜ መተኛት ከሆነ ያንተ ልምዱ እሷ በጊዜ አትተኛም አላተኛ ትችላለች በግድ እንደኔ ሁኛ ይባል አንተ ሳትበላ ውለህ እንደ ልብ በአንድ ጊዜ መብላት ይሆናል የለመድከው እሷ ደግሞ ትንሽ ትንሽ እያለች መብላት የሆነ ልምድ እንዳንተ እንድትሆን አትፈልጋት እሷ የምትፈልገው የምግብ አይነት አለ፣ አንተ የምትፈልገው የምግብ አይነት አለ። እኔ የምፈልገውን ብቻ ፈልጊ ብሎ ማስገደድ ፈጽሞ ስህተት ነው። فإن كرهتموهن فعسى أن تكرهوا شيئا ويجعل الله فيه خيرا كثيرا ስለዚህ አንዳንድ ጊዜ ባህሪዋ የማያስደስትህ ሚስት ይኖረሃል፣ ግን ልጆች ወልዳለች፣ ዲን አላት፣ አኽላቅ አላት፣ አማን አላት። እሱ ሊገታ ይገባል። ትዳሩን ለማፍረስ አትቸኩል። ስድስተኛ አላህ ስብሓንሁ ወተዓላ ለሴቶች ብቻ አደረገው ከምንላቸው ነገሮች ቀለብ የሰው ልጆች በመሬት ላይ በዓለም ላይ አሁን የሚጨነቁት ነገር የሚበሉት ነው፣ ኑሮ ነው። ሱብሓነላህ የዚህ የኑሮውን ዋናውን ቀለብን መኖሪያን ልብስን በወንድ ላይ ያደረገ ሴት ቁጭ ብላ እንድትበላ አረጋት። በቃ በሚስትነት ከመረጥካት አንተ ሚስትህ ልታበላት ይገባል ደሃ ከሆንክማ ልታገባ ይገባል። ማብላት፣ ማጠጣት፣ ማኖር ስትችል ነው። እሷ ችሎ አቅሟ ፈቅዶላት ላረግ እችላለሁኝ ብላ ካረገች አልሐምዱሊላህ። ላኪን እንደው ማድረግ አለብሽ ብለህ ብታስገዳ አይገባም። አንዳንዱ ሸፈንፈን ብሎ ችግር የለውም እንግባና እናየዋለን አይቸግርም ያስገባታል። ከዚያ በኋላ ኑሮ ውጥርጥር ሲል በቦርሳዋ በኪሷ ውስጥ ሲያንጎዳጉር ታገኘዋለህ። ሐዳና ሐባና ማለት ልጆችን ማሳደግ የልጆች ሞግዚትነት የልጆች ሞግዚትነትን ኢስላም ይሰጣል ሲለያዩ ማለት ነው። ሲለያዩ ልጆች አሉ፣ ትንንሾች ናቸው፣ ኃላፊነት የሚወስድ ያስፈልጋል። በቃ ሙባሸረተን እሷ ናት የምትወስደው። ማን ነው ኃላፊነት ያለበት? ወንድ። ሞግዚቱን እሷ ታሳድጋለች? እሱ ነው እንጂ የሚቀልበው ቤት ይከራይላቸዋል፣ ቀለብ ይሰፍራል፣ ልብሳቸውን ያለብሳል፣ ትምህርት ሲመጣ ትምህርት ያስተምራል፣ ሲታመሙ ያሳክማል። ይሄ በወንድ ላይ ነው የተጣለው በኢስላም። አሁን ያሉ ወንዶች ሲፋቱ እንዲያውም ትንሽ ደግሞ የመቋቋሚያ ጥለውላቸው እንዲሄዱ ሴቶች ይፈልጋሉ። እነዚህን ህፃናት እናት ለምንድን ነው ሞግዚትነት እሷ እንድትወስድ ኢስላም ያዘዘው? ምን ለማድረግ ነው? ለልጆቹ ማን ነው በጣም የሚመቸው በህፃንነታቸው? አላህ እኮ በእንዱ በተፈጥሯችን ራሱ ግንኙነት አድርገን ባልና ሚስት ከዚያ በኋላ ማን ነው የሚያረግዘው? እናት። እኛ ላይ እኮ አላደረገውም፣ ወንዶቹ ላይ ህፃን ሁኑ እሷ እጅ እንዲገባ ነው ያደረገው። ጡት ያጥብ ያላት ወልዋልዳት ዩርዲዕን አውላደሁነ እሷ ባታጠባው ሌላ ሴት ታጠባዋለች ተመሳሳይ እንጂ ወንድ አባት አንቺ ካልቻልሽ እኔ እችላለሁ ብሎ እንዲያጠባው አላደረገም። ስለዚህ ሴቶች ለህፃኖች እድሜያቸው ወደ ልጅነት በቀረበ ቁጥር እናቶች ናቸው የሚመቿቸው የማይሰለቹት። ስለዚህ ሐባና ሞግዚትነት ለልጅ ነው እንትን ማለት ነው ለእናት ነው የሚሰጠው። ዳኞችም ይሄን ያውቃሉ። አብዛኙ እንትን እንደዚህ ነው የሚያደርገው። አንዳንድ ጊዜ ልጆቹ ነፍስ እያወቁ ሲመጡ በተለይ ከሰባት ዓመት በኋላ ልጆቹ እንዲማረጡ ይደረጋል ይላሉ። ልጆችም ቢመርጡ አባት የማይሆንበት ነገር ካረጋገጠ ፍርድ ቤት ለእናት ሊሰጥ ይችላል። አባቶች ኃላፊነት የጎደላቸው በየጫት ቤቱ በየመጠጥ ቤቱ የሚያመሹ ልጆቹን ላልሆነ ባህር ያጋልጡብናል ብላ ከፈራች እናት ታመለከተች፣ ሸሪዓ ፍርድ ቤቱ ለሷ ሊሰጣት ይገባል። አሁን በየሽምግልናው ላይ በየሙግቱ ላይ የምታዩት ትልቁ እሱ ነው። ሴት ልጅ እኔ እንደ አሁንማ ያሉት ሴቶች እኮ የሚሉት ልጁን ብቻ ይስጠኝ፣ ይልቀቅልኝ፣ እኔ ልጄን አሳድጋለሁኝ ምኑንም አልፈልግም ምን እኮ የሚሉት። የለም ልጆቹን እኔ ይዛለሁኝ የማሳደጊያ ነገር ሊሰጠኝ ይገባል የሚሉ ባሎች አይቻቃለሁ፣ ሰምቻለሁ። ሽምግልና ላይ ደርሶኛል። በተለይ ሴቶቹ ውጭ ሀገር ይሆናሉ፣ ወንዶቹ ሀገር ውስጥ ይሆናሉ። ልጅ እዚያ ጥለው ይመጣሉ። ከዛ በኋላ በልጆቹ እያማኸኙ መቦጥቦጥ ነው። ሴትዮዋ ውጭ ሀገር ሁና እንደፈለጉ እሷን ሲያሰሩና ሲያለፉ ይከርማሉ። መቼም አላህ ስብሓነሁ ወተዓላ ሁሉን ነገር ያውቃል። እኛ እናቅም። ሽምግልና ስንቀመጥ ዳኝነት የሚቀመጡት ቃዲዎችም፣ የቤተሰብ ሽማግሌዎችም፣ አረ ለብዙ ጓደኞችም ሚስጢሩ ላያውቁ ይችላሉ። እኛ ግን ራሳችን ወንዶች ግን እዚህ ቦታ ላይ ያለን ወንዶች ግን ራሳችን እናውቃለን። ሒሳባችን አላህ ዘንድ ነው። ማሚን ነጅዋ ሰላሰቲን ኢላሁ ራቢዑሁም ሁለቱ ናችሁ ስታወሩ፣ ሶስቱ ናችሁ ስታወሩ፣ አራተኛችሁ አላህ ነው። አምስት ከሆናችሁ ስድስተኛችሁ አላህ አለ። ከዚህ በታች ቁጥርም ሆነ ከዚህ በላይ ብትበዙ ብታንሱ አላህ አብሮ የሌለበት የለም። ስለዚህ አንተ ለሽማግሌም ስታስረዳ ለዳኛም ስታስረዳ ውሸት ጨምረህበት ከሆነ ንፍቅና ነው። እውነቱን ግን እሷ ብትይዛቸው ልጆቼ ይንገላታሉ፣ ይጠፋሉ ብለህ ማስረጃ ማምጣት ከቻል ይፈረድልሃል። ሽማግሌም ይመክርልሃል። እሷን ቃዲም ቢሆን በሌላ ነገር ካላማለላችሁትና በጉቦ ካልተሰጠ ይህንን የሚፈርድ አቅም አያጡም። ስለዚህ ኢስላም ለወንድ ልጆች ሳይሆን ለሴት ልጆች በተለያየ አጋጣሚ የተለዩ ነገሮችን ሰጥቶ ብለዋል። በመጨረሻ እንደው እስላም ለእናት የሰጠውን ለሴት የሰጠውን ነገር አስታውሼ በዚህ ላይ መጨረስ ፈልጋለሁ። ጀነት የተደረገው ተሕተ አቅዳሚል ኡመሃት ጀነት ከእናቶች እግር ስር ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም መክረዋል። ከአባት እግር ስር ነው ብለዋል። ከእናት እግር ስር ነው ያሉት። እናት ሴት አይደለች? ይሄ ነው እንግዲህ ወንዶች ሙስሊሞች ሊያውቁት የሚገባቸው ሴቶች እህቶቻችን ሊያውቁት የሚገባቸው ኢስላም የቸራቸውንና ኢስላም ያጎናጸፋቸውን ነገር ሊያውቁ የሚገባቸው እነዚህና መሰሎችን ነገሮች ነው ለማለት ነው። أسأل الله ربي بأسمائه الحسنى وصفاته العلى أن يغفر لي ولكم ولجميع المسلمين والمسلمات الأحياء منهم والأموات إنه سميع قريب مجيب الدعوات برحمته يا أرحم الراحمين وصلى الله وسلم وبارك على خير خلق محمد وآله وصحبه وسلم أجمعين والسلام عليكم ورحمة الله وبركاته